አላሁ ላ ኢላሁ ለየጅመዐነኩም ኢላ የውሚል ቂያመት ላ ረይበ ፊ ቁርአን የተዋበ ነው። የሚገልጻቸው ቃላቶች የሚጥሙ ናቸው። ብዙ ህግ ደንብ አለው። ቁርአን ውስጥ የታቀፈ ታሪክ አለ፣ ቂሳ አለ። አስተማሪነቱ ሁሌም ያማረ ነው። ይሄንን በወህ አማካይነት አውርዶ ለሰው ልጆች ጠቃሚ የሆነውን ነገር እንደየ አስፈላጊነቱ ነቢዩ ላይ ያወረደና ቁርአንን ያወረደ ጌታ አላህ ብቸኛ እሱና እሱ ብቻ ነው ይላል። ግን ብቻውን ነውና የሚያቅተው አንድም ነገር የለም። ከአደም ከአቡል በሸር አንስቶ የፈጠራቸውን ከልቆች ሁሉ እያንዳንዱ እስከዚህ ኡመትና ትውልድ ድረስ ያለውን ቅያማ ለታ ይሰበስበዋል። ያን ለማድረጉ ደግሞ ላረይ በፊት ምንም ጥርጥር የለውም ማለት ወመን አስደቁ ሚነላህ ሐዲሳ የማ ንግግር ሊታመን ነው ከአላህ ንግግር ባሻገር ይላሉ አላሁ ስብሓነ ወተዓላ። ፈማ ለኩም ፊል ሙናፊቂነ ፊአተይን ወላሁ አርከሰሁም ቢማ ከሰቡ። ይሄ ሰበበን ኑዙል አለው አሁን እየገባን ያለው የቁርአን አያ ቅድም እንዳልኳችሁ መካ ላይ ዲን ኢስላም ችግሩ ጉስቁልናው እየበዛ በቁረይሾች ረገጣ በእነሱ ጡንቻ ምት ሲበዛባቸው ጂሃድም የታዘዘ ጊዜ ስላልነበረ ወደ መዲና ስደት እንዲሄዱ ታዘው አስቀድሞ ሰሃባዎችን ነበር የላኩት ነቢዩ አለይሂ ሰላቱ ሰላም። እያለ እያለ ግን መጨረሻ ላይ ራሳቸውም ነቢዩም ሄደዋል፣ ወደ መዲና ተሰደዋል እና መካ ላይ አቅም አጥተው የሚወጡበትን አቅጣጫ አጥተው ጥሩ ኢማን እያላቸው ተቅዋ እያላቸው የሙሽሪኮችና የቁረሾች ረገጣ ጫና በስቶባቸው ያልወጡና እዛው መካ ይቀሩም አንዳንድ ሙእሚኖችም አሉ። አንዳንድ ደግሞ ሙናፊቆች አሉ። ቅድም እንዳልነው ሁለቱ ጋር ለመጫወት ሌላ የራሳቸውን ግብ ለመጠቀም ሌላ ስትራቴጂ ያላቸው አይነቶች ሙናፊቆች የተወሰኑ ጀማዎች ወደ መዲና መጡና ሰልመናልኛ አሉ። ስለዚህ ሂጅራ ስደት መጥተናል ከመካ ወደ መዲና አሉ። መስለው ኖሩ ለትንሽ ቀናት። ይኸው ብዱን ራሱ ምን አለ? አሁን ወደ መካ ተመልሰን እንድንሄድ ይፍቀዱልን ያ ረሱልላህ አሉ። የንግድ እንቅስቃሴ ምናምን እንሞካክራለን። ትንሽ ትንሽ ከስብ ነገር የምንነግዳቸው እቃዎቻችንንም የተለያዩ ንብረቶችንም ጥለን ስለመጣን በየትኛውም አይነት ዘዴ እናመጣለን እቃዎቻችንን ብሎ አስፈቅዶ ተነሱ ወደ መካ ለመሄድ። የዛን ጊዜ ነቢዩን ተከትለው የሚኖሩ ሙእሚን ሰሃባዎች በሁለት ተከፈሉ። እነዚህ አስመሳይና አጭበርባሪዎች ሙናፊቆች ናቸው። እንደውም እንድንገላቸው ይገባል ተከታትለን አለ ከፊሉ ከሰሃባዎች ውስጥ። ከፊሎቹ ደግሞ በምን ይታወቃል? ሻሃዳን ይዘዋል። እንሰግድ የነበረውን ሰላት ከኛ ጋር ተቀላቅሎ ይሰግዳሉ። ስለዚህ ሙእሚኖች ናቸው። የምናውቅ ነገር የለም። ሂጅራ ብለው ከመካ እዚህ መጥተዋል። ማን አስገደዳቸው? አሁን ንብረታችን እናመጣለን ብሎ ነው የተነሱት። የነቢዩ ሰሃባዎች በሁለት ተከፈሉ። ቁርአን አያ ወርዶ አጋለጣቸው። እነዚህ ፈማለኩም ምን ነው አላቸው ሰሃባዎችን፣ የነቢዩ ሰሃባዎችን ፊልሙናፊቂነ ፊአተይን ስለ ሙናፊቆች ለምን በሁለት ትከፈላላችሁ? አለመግባባት እንዴት ይፈጠራል እናንተ መሃል? ወላሁ አርከሰሁም ቢማ ከሰቡ ውስጣቸው ላይ ሰርተውና ከስቦ ላመጡት የሙናፊቅነት በሽታ ከእናንተ ጋር አብሮ መኖር ስለማይገባቸው ከእናንተ ገንጥሎ እየለያቸው ያለው እኮ አላህ ነው አለ። አው ሙናፊቆች ናቸው ነው ብሎ እያጋለጣቸው ኢማን አላቸው ብላችሁ ያላወቃችሁትን እንዲህ አይነት አጭበርባሪዎችን አቱሪዱን አንተህዱ መን አደለላህ በሙናፊቅነት በሽታቸው የተነሳ አላህ ያጣማቸውን ልታስተካክሉና ልታቃኑ ትፈልጋላችሁ አለ አላሁ ስብሓነሁ ወተዓላ። ወመን ዩድሊላህ ፈለን ተጅደ ለሁ ሰቢላ። ኢማን አይገባህም፣ የአንተ ቀልብ ለጥመትና ለሙናፊቅነቱን የሚመቸው ብሎ አላህ ያጣመመውን ማንም ሊያቃናው ፈጽሞም አይችልም ይላል አላሁ ስብሐነ ወተዓላ። ወዱ ለው ተክፍሩን ከማ ከፈሩ ፈተኩኑነ ሰዋአ። አላማቸው ሲመጡ ሰርተው የመጡት ሌላ ነገር ነበረ። ተቀላቅለው ከእናንተ ጋር እናንተን መበከል ነው የፈለጉት። አልሳካ ስላቸው ነው ትቶ እየሄዱ ያሉት ምኞታቸው እናንተን ሊያከፍሩ ነው። ልክ ከማከፈሩ እነሱ እንደከፈሩ ውስጣቸው ላይ ኩፍርን እንዳረገዙ ላይ ላይ የውሸት ኢማን እስልምናን እያሳዩዋችሁ አስመስለው ከእናንተ ጋር ኖረው ውስጣቸው ያፈነገጠ ካፍሮች እንደሆኑ እናንተንም በክለው ለማጥፋት ነበር አላማቸውና የመጡት ቢሳካ ፈተኩኑነ ሰዋአ እኩል ትሆናላችሁ። በኩፍር አላህን በመካድ ሀቅም በመልቀቅ አቻ ትሆኑ ነበር። ሰርተው የመጡት አቅዶ የመጡት ይህንን ነው፣ አልተረዳችሁም አለ አላሁ ሱብሓነሁ ወተዓላ። ፈላ ተተኪዙ ምንሁም አውሊያአ ሀታ ዩሃጅሩ ፊ ሰቢልላህ። እነዚህን ወዳጆች ጓደኞቻችሁ ልታደርጉም አይገባም። የእውነት ኢማን ይዘው ሂጅራቸው የእውነት ሆኖ እስካልተረጋገጠ ድረስ አለ አላሁ ስብሓነ ወተዓላ ፈኢን ተወለው ፈክዙሁም ወቅቱሉሁም ሀይቱ ወጀትሙሁም። ዳግመኛ መጥተው እንደነ እነዚህ አይነቶች ይህን ምስጢራቸውን ካጋለጥን በኋላ አላማቸው ይሄ ስለሆነ እርምጃ እንድትወስዱባቸው ይገባል አለ አላሁ ስብሓነ ወተዓላ ወላ ተተኪዙ ሚንሁም ወልያን ወላ ነሲራ ምናልባት ኢለ ለዚነ የሲሉነ ኢላ ቀውምን በይነኩም ወበይነሁም ሚፋቅ ምናልባት ከእነሱ ውስጥ ዲንን ሳይቀበሉ ኩፍረይም እያሉ ከእናንተ ጋር አብሮ መዲና ላይ በስምምነት ተግባብተው ላይተናኩሏችሁ ላይነኳችሁ እናንተም ላትነኳቸው በጉርብትና በአገር በማህበራዊ ኑሮ ተሳስራችሁ የእነሱን ዲን ሳትነኩ እነሱም የእናንተን ዲን ሳይቃወሙ ሳይነኩ ከሚኖሩት ጋራ መጥተው ከእናንተ ጋር ስምምነት ካላቸው ጋራ ተገናኝተው ተቀላቅለው እንደነሱ ሆነን በነሱ ጀርባ እንኖራለን አይነት እንዲህ የሚሉ አይነቶች ከመጡ እስካልተዋጓችሁ አደጋን እስካላመጡ ድረስ እንዳትነቋቸዋል። ኢለ ለዚነ የሲሉነ ኢላ ቀውሚን በይነኩም ወበይነሁም ሚሳቅ አው ጃኡኩም ሐስረት ሱዱርሁም አን ዩቃትሉኩም አው ዩቃትሉ ቀውመሁም እስልምናና ዲን ባይዙም ከመካ የሚመጡ እዚህ መዲና ላይ ከእናንተ ጋር ተስማምተው ተግባብተው በአህድና በስምምነት ካሉት ካፊሮች ጋር እነሱንም ሳይነኩ እናንተንም ሳትነካኩ የሚቀመጡ ከሆነ ችግር የለውም። ወለው ሻ አላሁ ለሰለጠሁም አለይኩም ፈለቃተሉኩም። አላህ ራሱ ለተንኮል እንዳይነሳሱ አቅማቸውንም አስተሳሰባቸውንም በፍላጎቱ ተጭኗቸው ይዟቸው እንጂ ባይሆንም ኖሮ አዝነውላችሁ እናንተ ላይ እርምጃን ሳይወስዱ ሚኖሩማ አልነበረም አለ አላሁ ሱብሓነሁ ወተዓላ። ፈኒ ተዘሉኩም ፈለሙቃቲሉኩም። ስለዚህ መጥተው ከእናንተ ጋር በስምምነት ከሚኖሩት ጋር ተቀላቅለው ተንኮልና ሸር በእናንተ ለማይሰሩ ዲንና ሀቅ ላይ ምንም አይነት ነገር የማያደርጉ ከሆነ ወአልቀው ኢለይኩም ሰላም ፈማ ጃአለ ላሁ ለኩም አለይህም ሰቢላ ሰላምና እርቅን አምጥተው ከሆነ ውስጣቸውም ለሌላ ተንኮልና ሌላ ሴራ የሌለ ከሆነ ንጹዎች ከሆኑ ዲናቸው የፈለገ ነገር ቢኖርም ቢሆንም እነሱ ላይ የምትወስዱት እርምጃም የለም እንድትወስዱባቸውም አይፈቀድም ይላል አላሁ ስብሓነ ወተዓላ ሌላ ቁርአን አያ ላይ ምን ይላል? ላ የነሃኩም ላሁ አን ለዚነ ለም ዩቃትሉኩም አላሁ ስብሓነ ወተዓላ ሰዎች ለሙስሊሞች ጥሩ ስነ ምግባርን ሲያስተምር ሲመክር ዲናችሁ ላይ አደጋን እስካላመጡ ካለህበት ንብረት ከቤት ከኑሮ ተፈናቀል ብለው ይሄን ዲን ይዛሃልና ልቀቅ ብለው ሌላ ሰቆቃና በዲን በሙስሊምነት የተነሳ ችግር እስካላመጡ ድረስ አንተበሩሁም ወትቅስጡ ኢለይህም ኢነላህ ዩሂቡል ሙቅሲጢን ይላል። ከእንደነዚህ አይነቶች ጋር በማህበራዊ ኑሮ ተዋደህ ተስማምተህ ተፋቅረህ መኖር አይከለከልም። ተስማምተ ተግባብተ መኖር የግድ ይላል ይላል አላህ ሱብሓነሁ ወተዓላ። ብድግ ብለህ ብቻ ካፍር ነው ወገዋለሁ፣ ብድግ ብለህ ብቻ አጠቀዋለሁ፣ በፍጹም አይቻልም። ምክንያቱም ህይወት ህይወት ነው፣ ሩህ ሩህ ነው አላህ ጋር። ዲን ሌላ ነው። የሰውን ልጅ ብድግ ብሎ አጠቃለሁ ማለት ይሄ ሌላ ነው። ለዚህ ነው ላ የነሃኩም ላህ እነዛ ውጊያ ጂሃድ ያልፈጠሩ እናንተ ላይ ችግር ያላመጡ ወለም ኽርጁኩም ምን ዲያሪኩም ይላል። ከአገራችሁ ያላፈናቀሏችሁ ከእንደዚህ አይነት ካፊሮችና ከእንደነዚህ አይነት ሌላ ዲን ከሚከተሉት ጋር አብራችሁ ተስማምታችሁ ተፋቅራችሁ መኖርን የሚከለክል ሸሪዓ የለም። የዚህ ተገላቢጦሹ ሲደረግብህ ትከላከላለህ። ጀናዛ ሆነ እጅን አጣጥፈህ እኮ በለኝ አትለው። ከዛ ውጭ ግን ካፍር ነው ብለህ ተነስተህ እንዲህ አይነት አይደለም ሸሪዓ። ሰተጅዱን አኸሪነ ዩሪዱነ አን ያእመኑኩም ወያእመኑ ቆመው ሌሎች ደግሞ ሙናፊቆች ሌላው አይነቶች አሉ አለ አላሁ ስብሓነሁ ወተዓላ። ለነቢዩ የሙናፊቆችን ውስጣዊ ምስጢራቸውን እያጋለጠና እያስተማረ ሌሎች አይነት ሙናፊቆች አሉ ያ ሙሐመድ መጠንቀቅ የሚገባ እናንተ ጋር ሲመጡ ሻሃዳ ይዙና ኢማንን ይዙና አብረው ተቀላቅለው ይሰግዱና ከፊት ለፊት ይሄን ያንጸባርቃሉ። ለምን አንያእመኑኩም ከእናንተ አማንና ሰላምን ለማግኘት እያሉ ወደ መካ ሲሄዱ ወደ ካፍሮች ወደ ሙሽሪኮች በሚሄዱ ጊዜ ደግሞ ወያእመኑ ቀውመሁም እነሱም የሆኑትን ተቀላቅሎ ይሆናሉ። ለዲን አፈንጋጭ ይሆናሉ። አደጋ እንዳይደርስብን ብለን አስመስለን እኮ ነው እዛም ሌላ መልክ ለውጠን ያሳየ ነው ይላሉ። ኩለማ ሩዱ ኢለል ፊትነቲ ኡርኪሱ ፊሃ። እንደዚህ አይነት ሙናፊቆችና አስመሳዮች ወደ ኩፍ ወደ መጥፎና ወደ ሸር ወደ ተንኮል ወደ ባዕድ አምልኮ በመለሷቸውና ዳዋ በተደረገላቸው ጊዜ በቅጽበት ይመለሳሉ። ፈኢን ለም ወዩልቁ ኢለይኩም ሰላም ወየክፉ አይዲየሁም ፈክዙሁም ወቅትሉሁም ሀይሱ ሰቂፍቱሙሁም። ላይላሁን ሰላም ቢያሳዩአችሁም እነዚህ እንዲህ አይነቱ ሙናፊቆች አለ ለነቢዩ እና ለሰሃባዎች ሲያስጠነቅቅና በከፍተኛ መልኩ ሲያስተምር ግን የሚያሴሩት ተንኮል ካለ ዲን ለአደጋ ሊያመጡ የሚዘጋጁት የሚያወጡት ፕሮግራምና እቅድ ካለ ላይላውን ሰላምን ቢያሳዩአችሁ ባገኛችኋቸው ቦታ ላይ ደርሳችሁባቸው እርምጃ ውሰዱባቸው አለ ለነቢዩና ለሰሃባዎች። ወኡላኢኩም ጀዐልና ለኩም ዐለይሂም ሱልጣና ሙቢና ይህን መረጃ ውስጣቸው ላይ ያቀዱትና የሚሰሩትን ሙናፊቆች በግልጽ መረጃ አላህ አሳያቸዋልና ይላል።